الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته حفظكم الله جميعا اللهم لك الحمد أن جعلتنا مسلمين لك الحمد على نعمة ولك الحمد على نعمة القرآن لك الحمد أن هديتنا للإسلام آه خير ስለዚህ ተፍሲራችን ሱረቱል ጅን አያ ቁጥር አስራ አራት ላይ ነው ያቆምነውና ሱረቱል ጅን አያ ቁጥር አስራ አራት ላይ ትከፍታላችሁ أعوذ بالله السميع العليم من الشيطان الرجيم وأنا منا المسلمون ومنا القاسطون فمن أسلم فأولئك تحروا رشدا وأما القاسطون فكان جهنم حطبا አሁን ነገሮች እንዲብራሩልን ከወደ ስምንተኛው አያ ወደ ኋላ እንመለስና ከዛ በኋላ ፈጠን ፈጠን ብዬ ኢንሻአላህ መልእክቱን አስተላልፋለሁ። ስምንተኛው አያ ምን ይላል? ወአና ለመስነ ሰማአ ይላል። ይሄ ከሰለሙት ጅኖች የአንዱ ንግግር ነው። ወአና እኛ ለመስነ ሰማአ ሰማይን አሰስን ለመሰ ማለት አሰሰ ነካ ነው። ለመስነት ሰማአ ሰማይን አሰስን። ፈወጀድናሃ አገኘናት ሙሊአት የተሞላች ሆና ሐረሰን ሸዲደን በጥብቅ ዘብ ማለት ነው። ሐረሰን ሸዲደን ሐረሰን ይላል። ሐረስ ሐሪስ የሚለው ጀምዕ ነው። ሐረሰን ሸዲደን በጥብቅ ዘብ እና ወሹሁባ ወሹሁባ በችቦዎች ማለት ከከዋክብት በተሰሩ ጅኖች በሚመቱባቸው ወደ ጅኖች በሚተኮሱ ለመተኮስ ዝግጁ በሆኑ ትንት ወይንም ችቦዎች የታጠረች ሆና አገኘናት። ወአና ኩና እኛ ነበርን እኛ ነበርን ቀብለ ኑዙል ልቁርአን ቁርአን ከመወረዱ በፊት ነቅዑዱ ሚንሃ እሷ ዘንድ እንቀመጥ ነበረ። ወአና ለመስነ ሰማ አፈወጀድናሃ ሙሊአት ሐረሰን ሸዲደን ወሽሁባ ወአና ኩና እኛ ነበርን ነቅዑዱ ወአና ኩና ነቅዑዱ ሚንሃ እኛ እሷ ዘንድ ሰማይ ዘንድ ሰማ አዱንያ ዘንድ ቀርበን እንቀመጥ ነበረ መቃኢደ ልሰማዕ ማለት ለመስማት መቃኢድ መቅዓድ መቅዓድ የሚለው ጀምዕ ነው የገይብ ወሬን ለመስማት የገይብ ወሬን ለመስማት እዛ እንቀመጥ ነበረ። ግን አሁን አላህ ስብሓነ ወተዓላ ሰማይን የታጠረች ስላደረገ ፈመን የስተሚዕ ልአና አሁን ግን እዛ ሄዶ የሚያዳምጥ ጅን ካለ የጅድ ለሁ ለርሱ ያገኛል። ወጀደ የጅዱ ሺሃበን ሺሃበን ማለት ችቦን ያገኛል። ረሰደን አለ ማለት ነው። ረሰደን ራሲደን ሙተረቂበን ማለት ነው የሚጠባበቅ የተዘጋጀ ወይንም የተቀባበለ የሆነን ችቦ ያገኛል እዛ ሲቀርብ መላይኮቹ ይተኩሳሉ ከዛን መተውት ይገሉታል ታዲያ እንዴት ነው የሚደረገው ጅኖቹ እርስ በርስ በመደራረብ ወደዛ ይጠጋሉ ከዛን ወሬውን ያገኘው ጅን ከመመታቱ በፊት ከሱ በታች ላለው አስተላልፎ ከሆነ ወሬው መስዋዕትነት ተከፍሎለት ያ ወሬው ይገኛል። አንዳንድ ጊዜ ደግሞ ወደ ሁለተኛውም ይተኮሳል እያለ ከዛ በኋላ ወሬውን ሊያገኙ ይችላሉ፣ ወሬውንም ላያገኙ ይችላሉ። ያገኙ እንደሆነ ምን ያደርጋሉ? እዚህ ለቀጠራቸው ሳሕር ድግምተኛ ይነግሩታል። ከዛ በኋላ ያችን የገይብ ወሬ ይዞ 99 ውሸት ጨምሮበት ከዛ በኋላ ዩሰደቁ ቢትልከል ከሊመት ለቲ ሱሚዐት ሚን ሰማ በዛች ከሰማይ በተሰማችው አንዲት ቃል ሰዎች ያምኑታል ይላሉ ነቢ ስ ሰለም ሌላውንም እኛ በእውቀታችን ባንደርስበት ነው እንጂ እውነት ነው ብለው በዛ ይደመድማሉ ማለት ነው ታዲያ ይሄ የሰለመ ጅን ምን ይላል وأنا لا ندري አለ እንደዛ ያለ ክስተት አዲስ ክስተት በተከሰተበት ጊዜ وأنا لا ندري እኛ አናውቅም أشر أريد بمن في الأرض ምድር ላይ ባሉ ሰዎች የተፈለገው ነገር أشر ክፉ ነገር ይሆን أم أراد بهم ربهم رشدا ወይስ أم أراد بهم ربهم رشدا? ወይስ ጌታቸው የምድር ላይ ያሉ ፍጡራን ጌታ ረሸደን በነሱ ቅናቻን ጥሩ ነገርን ፈልጎ ይሆን ከሁለት አንዱ የትኛው እንደሆነ አናውቅም ነበር ወአና እነሆ ሚነ ሳሊሑን ከኛ መካከል ሳሊሑን ደጋግ የሆኑ ባሮች አሉ ወሚና ዱነ ዛሊክ ከኛ መካከል ደግሞ ዱነ ዛሊከ ከዚህ ውጭ የሆነም አለ ዱነ ዛሊክ ማለት ከዚህ ውጭ ከሳሊሕ ውጭ ምንድነው ጣሊሕ ከመንገድ ያፈነገጠ በተንኮል ስራ ላይ የተሰማራ ማለት ነው ኩና እኛ ራሳችን ጅኖች ነበርን ጠራኢቃ ጠራኢቅ ማለት ጀሞ ጠሪቅን ጠራኢቅ የተለያየ አለ ጠራኢቅ አለ መንገዶች ላይ ነበርን አለና ቂደደን አለ ቂደደን ማለት ምንድነው ቂደደን የሚለው ቃል ምንድነው ቂደደን ማለት ሙተፈርቀተን ማለት ነው ሙክተሊፈተን የተለያየ የተበታተነ የሆነ መንገድ ላይ ነበርን የእምነት መንገድ ማለት ነው መዛሂብ ወአና ظننا አሁን ግን ያረጋገጥነው ነገር ይላል ظننا ظن بمعنى اليقين وأنا ظننا እርግጥ አለን አለን نعجز الله في الأرض በምድር ላይ አላህን የማናታክት ከአላህ ቁጥጥር ውጭ የማንሆን መሆናችንን እርግጠኛ ሆነናል ወለን ኑዕጅዘሁ ሐረበን ለወደፊቱም حاربا بششت ولن نعجزه السن عنا ملتاوم ولن نعجزه حاربا بششت السن عنا ملتاوم ماله ولن نعجزه حاربا وأنا لما سمعنا الهدى وأنا إن لما سمعنا الهدى الهدى كنا كان بسمان جزي يتلاكو نبي ከጌታው የተቀበለውን ነገር ሲያነብ በሰማን ጊዜ አመና ቢሂ በሱ አመንን ፈመን ዩእሚን ቢረቢሂ በጌታው የሚያምን ካለ ደግሞ ፈላ የኻፉ አይፈራም በክሰን ይላል በክሰን ማለት ከመልካም ስራው መጉደልን ማለት ነው ነቅሰን ማለት ነው ወላ ረሐቃ ማለት ደግሞ ወላ ረሐቀን ማለት ውርደት ያከናንበኛል ብሎ አረሐቁ هو من وانه غشيان ذلة على انه آه، يوردت مكنا نبنو راح قامالت يانن اي فرام بمالت تناقر ايه مسلم جن الله سبحانه وتعالى يسون نققر لنبيه صلى الله عليه وسلم استلالف مالتنا وأنا من المسلمون ومن القاسطون وأنا من المسلمون ومن القاسطون ዋና እነሆ ሚነል ሙስሊሙን ከኛ መካከል ሙስሊሞች አሉ ሙስሊሞች ማለት ራሳቸውን ለጌታቸው ያስረከቡ ወሚነል ቃሲጡን ከኛ መካከል ደግሞ ቃሲጡን አለ ይላል ቃሲጡን ማለት ምንድነው ጃኢሩን ድንበር ያለፉ ማለት ነው እህ እዚህ ላይ ሊሰጥ ይገባል አረብኛን የምናውቅ ሰዎች ወይንም የነካካን ሰዎች ካለን ቅስጥ በሚለው ዙሪያ ሁለት አለ ቃሲጥ እና ሙቅሲጥ ቃሲጥ ማለት በዳይ ማለት ነው ሙቅሲጥ ማለት ግን ፍትሃዊ ማለት ነው ቃሲጥና ሙቅሲጥ ይለያያል ኢነላሃ ዩሂቡል ሙቅሲጢን ነው የሚለው ሙቅሲጢን ሚም አፍ ሲን ሙቅሲጢን ቃሲጥና ሙቅሲጥ የሚለይ መሆኑን እወቁ ቃሲጥና ሙቅሲጥ አሁን ቃሲጥ ማለት ጃኢር ማለት ነው መንገድ የሳተ ማለት ነው የጠመመ ማለት ነው ሙቅሲጥ ሙቅሲጥ ማለት ደግሞ ፍትሃዊ ማለት ነው ፍትሃዊ ታዲያ ወአና እነሆ ከኛ መሃል ሚነል ሙስሊሙን ሙስሊሞች አሉ ወሚነል ቃሲጡን ከኛ መካከል ደግሞ ከኛ መካከል ደግሞ ወንጀለኞች መንገድ የሳቱ ከሃዲዎች ከሃዲዎች አሉ ፈመን አስለመ የሰለመ ሰው ራሱን ለጌታው ያስረከበ ፈኡላኢከ ተሐረው ረሸዳ እነሆ እነኛ ተሐረው ረሸደን ቀጥተኛ መንገድን በእርግጥ መረጡ ወአመል ቃሲጡነ ወአመል ቃሲጡን እነኛ አልቃሲጡን አለ ወአመል ቃሲጡን እነኛ በደለኞች ግን ፈካኑ ሊጀሃነማ ሐጠባ ፈካኑ ሊጀሃነመ ሐጠበን ለጀሃነም ማገዶ ሆነዋል በርግጥ ካኑ ሊጀሃነመ ሐጠበን ከዛን ወአለው ይስተቃሙ ይላል አላህ ወአለው ይስተቃሙ እነሱ ቆመ አለ ጠሪቀቲ በቀጥተኛው መንገድ ላይ ቆመው በነበረ ለአስቀይናሁም ማአን ገደቃ ይላል ግን ማን ነው ወአም እንትን ወአለው ይስተቃሙ የሚለው ወአለው ይስተቃሙ የሚለው የመካ ሙሽሪኮችን ለምን ቁል ኡህየ ኢለየ ብሎ ነው የጀመረው አያው ወአለው ይስተቃሙ እነኚህ የመካ ሙሽሪኮች ቢቆሙ ኖሮ አለ ጠሪቀቲ በቀጥተኛዋ መንገድ በኢስላም ላይ ለአስቀይናሁም እናጠጣቸው ነበረ ማአን ውሃን ገደቀን የሚንቧቧ ብዙ ውሃን ከሲረን ማለት ነው አ ከሲረን ገደቀን ሊነፍቲነሁም ፊህ ያለ ሊነፍቲነሁም ፊህ በሱም ልንፈትናቸው ይላል ምን ማለት ነው ይሄ ሊነፍቲነሁም ፊህ ማለት ሊነክተቢረሁም ፊማ አዕጠይናሁም በሰጠናቸው ነገር ልንፈትናቸው አላህ ስብሓነሁ ወተዓላ የሚሰጠው ነገር በሙሉ ፊትና ነው የሚሰጠው ነገር ከዘመ ፊትና ነው ሀብትም ከበዛ ፊትና ነው ለምን ያንን ነገር በአግባብ ሰውየው ሰርቶታል አልሰራውም ኃላፊነቱን ተወጥቷል አልተወጣም ስለሚፈተንበት ከዛን አላህ ድምዳሜው ምን አለ ወመን ዩዕርድ አን ዚክሪ ረቢህ አለ ወመን ዩዕርድ የሚርቅ ካለ አን ረቢሂ ከጌታው ትውስታ ከዚህ ከቁርአን የሚርቅ ቁርአን ከሚያዘው ነገር የሚያፈገፍግ ካለ يسلكه አላህ ያስገባዋል አዛበን ቅጣትን ያስገባዋል ሶዓደን አለ ሻቅን ማለት ነው ከባድ የሆነ ቅጣትን አላህ ያስገባዋል ወአነ ልመሳጅደ ሊላህ አለ ወአነ ልመሳጅደ እነሆ መስገጃ ቦታዎች ሁሉ ሊላሂ የአላህ ናቸው ይላል የትም ቦታ ቢሆን ምድር ነቢዩ ስ ሰለም ወጁዕለት ሊየል አርዱ ጠሁራ ምድር ለኔ ንጹህ ተደረገችልኝ በደረስኩበት ቦታ ላይ ብሆን መስገድ እችላለሁ ሙስሊሞችም እንደዚሁ ፈላ ተድዑ ይላል አላህ ዋና ልመሳጅደ ሊላህ መስጅዶች መስገጃ ቦታዎች የአምልኮት ቦታዎች ሁሉ ያላህ ናቸው ፈላ ተድዑ ማዓ አላህ አሐዳ ከአንንም አትጥሩ ማንንም አትለማመጡ አትለማመኑ ይላል ከዛ ነብዩ ሰለላሁ ዐለይሂ ወሰለም ከጣኢፍ ተመልሰው ነብዩ ሰለላሁ ዐለይሂ ወሰለም ከጣኢፍ ተመልሰው ነክላ የምትባል ቦታ ላይ በይና ጣኢፍ ወመካ በመካና በጣኢፍ መካከል ነክላ የምትባል ቦታ ላይ ቆመው ነብዩ ሰለላሁ ዐለይሂ ወሰለም ኢሻን እየሰገዱ ነበረ እነኚህ ጅኖች እነኚህ ጅኖች የነቢዩን ስ ሰለም ቁርአን ሰምተው ከዛ በኋላ እርስ በርስ ማለት ነው በመደራረብ ነቢዩ ስ ሰለም ላይ ሊወድቁ ደረሱ ወአነሁ ይላል አላህ ነገሩ ለማ ቃመ አብዱላህ የአላህ አለ ለማ ቃመ አብዱላህ የአላህ ባሪያ ነቢዩን ስ ሰለም ማለት ነው የድዑሁ ጌታውን መለመንን ጌታውን መለመንን ሲጀምር ለመለመን ሲቆም ካዱ ጅኖቹ ቀረቡ የኩኑነ አለይህ በሱ ላይ ሊሆኑ ቀረቡ አለ ሊበደን ይላል ሊበደን ማለት ምንድነው ሙተራኪሚን ማለት ነው በሱ ላይ የተደራረቡ ሊሆኑ ቀረቡ ይላል ቁርአኑን ለመስማት ካላቸው ጉጉት የተነሳ እርስ በርስ ማለት ነው አንዱ አንዱ ላይ የወጣ መልእክተኛው ላይ ሊደራረቡ ሊበደን ማለት ድርብርብ ሊሆኑ ቀረቡ ይላል ከዛን አላህ ስብሓን ወተዓላ ነቢዩን ስለ ሰለም እንዲህ ያለ መልእክት እንዲያስተላልፉ አዘዛቸው ቁል ብለህ በል ሙሐመድ ወይ ኢነማ አድዑ ረቢ እነሆ እኔ የምለምነው ጌታዬን ነው ወላ ኡሽሪኩ ቢሂ አሐዳ በሱ በጌታዬ ምንንም ማንንም አላጋራም ወላ ኡሽሪኩ ቢሂ አሐዳ ቁል ብለህ በል ኢኒ እኔ ለአምልኩ ለኩም ለናንተ ማድረግ ምንን ضረን ለአምልኩ ضረን ማለት ጉዳትን መገፍተር አልችልም ማለት ነው ወላ ረሸደን ለናንተ መመሪያ መስጠትን ቅናቻ መስጠትን የልብ መስተካከልን ወደ እስላም መግባትን ተውፊቅን መስጠት አልችልም ብለህ በላቸው قل ብለህ በልም ደግሞ إني እኔ لن يجيرني من الله። ከአላህ የሚያተርፈኝ የለም أجار ማለት ና እኔ ስር ሁን እኔ ያተርፍላ እኔ ያተርፍሃለሁ እኔ እያለሁ ማንም አይነካህም ማለት ነው ቁል ኢኒ ለን ዩጂረኒ ሚንላሂ አሐዱን ከአላህ አንዳችም አካል አያተርፈኝም ብለህ በል ولن أجد من دونه ከአላህ ባሻገርም ለመቼም አላገኝም ሙልተሐደን መሸሻን ማምለጫን አላገኝም ስትል ተናገር ይላቸዋል ማለት አላህ ሊቀጣ ከፈለገ የሚያደን የሚያተርፍ ስለሌለ ማለት ነው ሱብሃንአላህ ኢላ በላገ ሚንላህ እኔ የምችለው ነገር ይህ ብቻ ነው አሉ ኢላ በላገ ሚንላህ ከአላህ የሆነን ነገር እንትን ለሰዎች ማስተላለፍ ወሪሳላቲሂ ይላል ኢላ በላገ ሚንላህ ወሪሳላቲሂ የአላህን መልእክቶች ከቦታው ማድረስ እንጂ ሌላ የምችለው ነገር የለኝም ብለህ በል ና ወመን ያዕሲ ላህ አላህን የሚያምጽ ወሁ መልእክተኛውንም የሚያምጽ ፈኢነ ለሁ ናረ ጀሃነመ እነሆ ለእርሱ የጀሃነም እሳት አለችለት ይላል ስብሓንላህ ፈኢነ ለሁ ናረ ጀሃነመ እነሆ ለእሱ የጀሃነም እሳት አለችለት ኻሊዲነ ፊሃ አበዳ ኻሊዲነ ፊሃ አበዳ በእሷ ውስጥም አበደን ዘል ዘልዓለም ዝንተ ዓለም ነዋሪዎች ሲሆኑ ይገባሉ። እንዲህ ያለ ሰውም ይገባል። ሱብሓነላህ ሐታ ኢዛ ረአው ይላል። ዛሬ እነሱ በሀብታቸው በቁጥራቸው እንዳልተኮፈሱ ሁሉ እንዳልተንጠባረሩ ሁሉ እነኚህ ድሆች እነኚህ ልቃሚዎች ምን ያመጣሉ እንዳላሉ ሁሉ የቂያማ ዕለት ይደርስና ነስር ሲረጋገጥ እውነት ግልጽ ሲሆን እና ህዝቡ ሸይጣን ሲለይ እነኛ ኩምሽሽ ሲሉ ሐታ ኢዛ ረአው ማ ዩዓዱን እነርሱ የሚቀጠሩትን ነገር ባዩ ጊዜ ፈሰያዕለሙን ያውቃሉ ይላል አላህ መን አضዓፉ ናሲረን ከረዳት በኩል ናሲረን ከረዳት በኩል ማደካማ እንደሆነ ወአቀሉ አደደን አለ ከቁጥር በኩል ማን አናሳ እንደሆነ ለምን በቁጥር በኩል እዚህ ዱንያም አኽራም ካፍሮች ይበልጣሉ ዱንያም ካፍር ነው ይበልጣው አኽራም ካፍር ነው ይበልጣው ግን አላህ የቂያማ ዕለት ቁጥር ስፍራቸውን ማንም ፍጡር የማያውቀው ማንም ፍጡር የማያውቀው የሆኑትን መላይኮች ሲያሰልፍ ወማ ያዕለሙ ጁኑደ ረቢከ ኢላሁ ስለሚል ያኔ እነሱን ሲያሰልፍ የአላህ ቡድን በቁጥርም ሱብሓነላህ በጉልበትም ያኔ ያየለ ይሆናል። እነኚህ ትናንሽ በጣም የደቀቁ ሆነው ፊታቸው የከሰለ አቧራ ትብ ያለበሳቸው ሆነው ይቀሰቀሳሉ። አላሁመ ነጂና ለዚህ ወአቀሉ አደደን ከቁጥር በኩልም ማን አናሳ እንደሆነ ያውቃሉ ይላል። ከዛን ቁል በላቸው እየመጡ ነብዩን ሰለም መተሳአ መቼ ነው ሰዓቲቱ ሳትቷ መቼ ነች ይላል قل ብለህ በል ኢን አድሪ ኤይ ማ አድሪ እማቀው ነገር የለኝም أقريب ما توعدون እናንተ የምታቁት ነገር እናንተ ما توعدون የምትቀጠሩት ነገር ቂያማ የሚባለው ነገር ቅርብ ይሁን أم يجعل له ربي أمدا ወይስ ጌታዬ أمدا ማለት የተወሰነ ጊዜ ሙደተን ሚነ ዘማን የተወሰነ ጊዜ ያቆየው አይ ዘማነን ማለት ነው አመድ ማለት ይሄ ነው ዘመነን ከፊሎቹ ዘመነን በዒደን ማለት ነው ረጅም የሆነ ዘመን ነው አመድ የሚባለው እና ረጅም የሆነ ጊዜ አላህ ያቆየው ወይንም ደግሞ ማለት ነው ቅርብ ይሁን እማቀው ነገር የለኝም ብለህ በል ይላቸዋል ስለዚህ አም የጃአሉ ለሁ ረቢ አለ ጌታዬ ያደርግለት እንደሆነ አለና ጌታዬ የሚለውን ሲገልጽ ዓሊሙል ገይቢ አላህ ድብቅ ነገሮችን አዋቂ ነው ፈላ ዩዝሂሩ አላ ገይቢሂ በዚህ ድብቅ በሆኑ እውቀቶቹ ላይ አላህ ማንንም ዩዝሂር ማለት ማንንም አያሳውቅም ለማንም ይፋ አያደርግም አሐደን ማንንም አለ ከዛን አላህ ገይብ የሚባልን ነገር ማንንም አያሳውቅም ካለ በኋላ إلا من ارتضى من رسول አለ إلا من ارتضى የወደደውን አካል ሲቀር አላ من رسول ከመልእክተኛ ለነሱ غيب ይነገራል አላህ ከነገራቸው በኋላ ያስተላልፋሉ ማለት ነው ነቢ ስ ሰለም ከእናንተ كان في من كان قبلكم ከናንተ በፊት በነበሩ ህዝቦች ውስጥ ነበር ይላሉ ነቢ ስ ሰለም ይናገራሉ ወሰያቲ ዘማን እንዲያለ ዘመን ይመጣል እያሉም ስለ ወደፊቱ ይናገራሉ ያ ሁሉ አላህ ስብሓን ወተላ የገለጠላቸው ነገር ነው አላህ ሳይገልጥላቸው ግን እሳቸው በሸክስያቸው ምንም ነገር አይችሉም ማለት ነው ምንም ነገር ማድረግ አይችሉም ማንም ፍጥር ማንም ፍጡር ላ ነቢየን አለ ሙቀረብ ወላ ላ መለከን ሙቀረብ ወላ ነቢየን ሙርሰል ማንም የለም ታዲያ አላህ ኢላ መን እርተዳ ምን ረሱሊን ከመልእክተኛ ለወደደው አላህ ይህን ያቀብላል ገይብን ፈኢነሁ ደግሞ ገይብን ሲያወርድ አላህ የስሉኩ ይልካል አላህ ቁርአንን ለምሳሌ ሲያወርድ ሚን በይኒ የደይህ ከፊት ለፊቱ ወሚን ኸልፊህ ከበስተጀርባውም ራሷደን አለ ራሷደን ማለት ጠባቂን ያደርጋል ጠባቂን አላህ ይልካል ከመልእክተኛው ፊት ኋላ ከየትኛውም አቅጣጫ ሆነው የሚጠብቁት የሆኑ ጠባቂዎችን አላህ ይመድብለታል ታዲያ ሊያዕለመ አላህ ይህንን የሚያደርገው ሊያውቅ ነው ይላል ማለት ሊያይ ነው ማለት ነው ለሰዎች ይፋ ሊያደርግ ነው አንቀድ አብለቁ ሪሳላት ረቢህም እነሱ የጌታቸውን ትእዛዝ ከአላህ የተቀበሉትን አድርሰው እንደሆነ የሚለውን አላህ ሊያይ ይላል ሊያዕለመ ሊያውቅ በአዘል ያውቀዋል አላህ ለሰዎች ይፋ ሊያደርግ ወአሓጠ ቢማ ለደይህም እነሱ ዘንድ ያለውን እውቀት በሙሉ አላህ ከቦ ይዞታል ከቧል ወይንም በእውቀት ያካበበ ነው አላህ ወአህሳ ቆጥሮ ያውቀዋል ኩለ ሸይእን እያንዳንዱን ነገር አደደን በቁጥር ማለት ነው ገሌ እዚህ ይኖራል እዚህ ስፍራ አለ የሚለውን አደደን ሁሉን ነገር አደደን አለ አደደን አደደን ምን ማለት ነው አሕሳ ማለት አላህ ሁሉን ነገር አውቋል ضبط ማለት ነው ضبطን ካሚላን አደደን አለ በቁጥር ስለዚህ ከአላህ Subhanahu Ta'ala እውቀት ውጭ የሚሆን ነገር የለም Subhanallah ከአላህ Subhanahu Ta'ala እውቀት ውጭ የሚሆን የለም ማንም ነብይ በራሱ ፍቃድ ተነስቶ እንዲ ነው እንዲ ነው ብሎ ሊናገር አይችልም ለምሳሌ ኢየሱስ በዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ምን ይላል እኔ ከራሴ አንዳች ማድረግ አይቻለኝም ይላል እንደሰማሁ እፈርዳለሁ ፍርዴም ቅን ነው የላከኝን ፈቃድ እንጂ ፈቃዴን አልሻምና ይላል የላከኝን ፈቃድ እንጂ ፈቃዴን አልሻምና ይላል اللهم لك الحمد في الأولى والآخرة لك الحمد كما ينبغي لجلال وجهك وعظيم سلطانك لك الحمد ملء السماوات وملء الأرض وملء ما شئت من شيء بعد لك الحمد على نعمة الإسلام ولك الحمد على نعمة القرآن لك الحمد أن جعلتنا مسلمين